ልማት ግንባታ ምናምን እያልን አባይ ግድብ ምናምን ግድብ እያልን የምንጮሁለት ነገር በሲሚንቶ የሚሰራ ነው። ሲሚንቶን የሚያስገቡት እነኚህ ሌቦች ናቸው። እነኚህ ሌቦች ከመንግስት ባለስልጣን ጋር ቁርኝነት አላቸው። የሚገባው ሲሚንቶ expire ነው። meaning ለምሳሌ አባይ ቢገደብ በዚህ ሲሚንቶ በተመረቀ ማግስት የአባይን ግድብ የምናገኘው ካይሮ ይናዳል ማለት ነው። መንገዶች ሊሰሩ ይችላሉ። ኮንዶሚኒየም ህንፃዎች ሊሰሩ ይችላሉ። ይፈርሳል። ስለዚህ እነኚህ ሰዎች እንግዲህ ሲሚንቶ በልክ ነገር ነው እንደምታውቁት በሺህ የሚቆጠር ቶን ማስገባት ከቻሉ አጠቃላይ ሀገሩን ተቆጣጥረውታል ማለት ነው ከጅቡቲ አዲስ አበባ ድረስ ማንም ያስቆማቸው የለም ይህንን ስቶን የሚጭን መኪና ምን ያህል ሊሆን ይችላል አምስት መቶ ስድስት መቶ truck አንድ ሺህ ሁለት ሺህ ትራክ ዊደውንት ሊቭን ነው እነኚህ truck ኦች አሁን አንዳንድ ከሚመጣው መረጃ የመከላከያ የወታደር truck ኦችን እንደሚጫኑ እና መርካቶ እንደሚራገፉ ነው የሚነገረው ሲሚንቶ ብቻ አይደለም ሀገሪቷ ላይ እየገባ ያለው expire ያደረገ መድኃኒት ይገባል ያገባሉ። ሳይቀረጥ expire ያደረጉ ምግቦች ይገባሉ፣ የህፃናት ምግቦች። በዚህ ምን ያህል ሰው ታሟል፣ ምን ያህል ሰው ሞቷል፣ የምናውቀው ነገር የለም። ስለዚህ በእነኚህ ሰዎች ላይ ምናልባት የፖለቲካ victim ሆነው ከሆነ ቢያሳዝንም እንደዚህ አይነት ስራ የሚሰሩ ስለሆነ በእነኚህ ላይ serious እርምጃ ወስደው ያሳዩን። plus በዚህ ላይ ማቆም የለበትም። ለምንድን ነው ከጉምሩክ የተጀመረው የሚለው ጥያቄም መልስ አላገኘም። የሙስና አባት የሆኑ የ construction፣ የቴሌኮሙኒኬሽን፣ የመብራት ኃይል፣ የመከላከያ ኢንዱስትሪ ራሱ የመከላከያ ሚኒስቴር፣ የደህንነት መስሪያ ቤቶች፣ የፌደራል ጉዳዮች አካባቢ የለም። endowment ድርጅቶች፣ ኤፈርት፣ ሌሎች የልማት ተቋሞች የደቡብ፣ የአማራ፣ የኦሮማ የኦሮሚያ ቢሊዮንስ ኦፍ ዳላር የሚያንቀሳቅሱ ኃይሎችን ማየት ይችላሉ። የሙስና መነጽር አይን ስለዚህ ሌላው ትልቁ የሙስና እንትን ምድር ባቡር ታኪ ምድር ባቡር የሚባል አገሪቷን በባቡር ሀዲድ አጥለቀልቃታለሁ በሚል መፈክር ከጣሊያኖች ጋር ከምኖች ጋር እየተመሳጠሩ የተጋጡ ብሮች ለምሳሌ ከጅቡቲ አዋሽ የሚመጣው መንገድ ላይ ያልሆነ ስራ ሰርተው ገና ሀዲዱ ሳይመረቅ አቃቂ ወንዝ ላይ የሰመጠውን የባቡር ሀዲድ responsible ማን ነው? ኮስታ የሚባለው የጣሊያን company የማፊያ ድርጅት ምን ያህል ሚሊዮን ዳላር ከነማን ጋር እንደበላ ይታወቃል። በስም መናገር እንችላለን። እዚህ ውስጥ በሰቃ ላይ የሰመጠውን ሀዲድ የቪዲዮም የኦዲዮም መረጃ አለ። ዛሬ እኛ worldwide የሆነ የኢትዮጵያን ሀብትና ንብረት የማስመለስ ዘመቻ ኢትዮጵያውያኖች እንዲጀምሩ ያደረግነው ያለ ምክንያት አይደለም። ገንዘቡ ወጥቷል። ገንዘቡን ያወጡ ሰዎች ይታወቃሉ። ውጭ ይሄን ገንዘብ coordinate የሚያደርጉና የሚያስተዳድሩ ሰዎች ይታወቃሉ። በዚህ ጉዳይ ላይ ኢትዮጵያውያኖች ከፖለቲካ አመለካከት፣ ከዘር፣ ከሃይማኖት በጸዳ መልክ በፍጹም ኢትዮጵያዊነት ስሜት ይንቀሳቀሳሉ የሚል እምነት አለን። ስለዚህ ይህንን global የሆነ recovery የኢትዮጵያን illegal capital flight movement join ታደርጋላችሁ ብለን እንገምታለን። website construction ላይ በአሁኑ ሰዓት በምናወራበት ሰዓት ሌሎችም account ኦች ይከፈቱለታል። one eight hundred hot line ይኖረዋል፣ ፌስቡክ ይኖረዋል፣ ትዊተር account ይኖረዋል ወዘተረፈ። ስለዚህ ጥቆማዎችን እንቀበላለን። ከ next week ጀምሮ website ኡን ጻፉት ጻፉት። ከየትም corner ይሁን በመላው ዓለም የኢትዮጵያ ሀብት ቅርስ እና የምትሏቸውን ነገሮች በሙሉ ጥቆማ ትሰጡናላችሁ። confidential ነው። ይህንን ነገር responsibly process የሚያደርጉ የተለያዩ ኮሚቴዎችን organized አድርገናል። የ intelligence፣ የ legal፣ ሌሎችም sub ኮሚቴዎች ይኖሩናል። ስለዚህ ፋይል ተደርጎ በስርዓት follow up ይኖራል። follow up አድርገን አንደኛ awareness የመፍጠሩ ጉዳይ ነው። በሁለተኛ ደረጃ ምንጩን የማወቅ ጉዳይ ነው። ሶስተኛ destiny ውን ማወቅ ነው። የሀብቱን መጠን የማወቅ ነው። ከዛ በኋላ እንዴት recover ይደረጋል የሚለውን በያለንበት አገር ካሉ legal እና የጸረ ሙስና ተቋሞች ጋራ የሚሰራ ስራ ይሆናል። ዝርዝር ጉዳዩን ለጊዜው መናገር አስፈላጊ አይመስለኝም። thank you ክቡር ሽማግሌ። ስለዚህ ይሄ ድርጅት የኢትዮጵያ ድርጅት ይሆናል ብለን እንገምታለን። ይሄ ድርጅት አንዳንዶቹ እኛ በግል own የምናደርገው ሳይሆን የኢትዮጵያ ሀብት ነው። ማንም ኢትዮጵያዊ በተደራጀም ሆነ በግል join ማድረግ ይችላሉ። ይህን movement የግል ምንም አጀንዳ የለንም። ግን ለሀገሪቱ ለምታደርገውን የጸረ ሙስና እንቅስቃሴ ዛሬም ባይሆን ለወደፊት ጠቃሚ የሆኑ መረጃዎች በመስጠት ህብረተሰብን ያስተምራል ብለን ገምታለን። መንግስትም በዚህ በኩል challenge የምናደርግበት ጉዳይ ነው። ስለዚህ ጉዳይ ያውቃሉ ወይ? ካወቁስ ለምንድን ለማስመለስ ጥረት የማያደርጉት የሚባል ነው። ሌላው በኢትዮጵያ ስም ከውጭ የምናገኛቸው እርዳታዎችና ብድሮችን enlist እናደርጋለን። እስከዛሬ የተገኙት እርዳታዎችና ብድሮች ምን ያህል ናቸው? ምን ያህሉ ስራ ላይ ውለዋል? ምን ያህሉ ባክነዋል? ምን ያህሉ ተመዝብረዋል? የሚለውን ጉዳይ የጸረ ሙስና ኮሚሽን ያውቃል ወይ? ካላወቀም እንዲያውቅ እናደርጋለን። ሌላው ሊያውቁ የሚገባቸው የሚገባቸው ዓለም አቀፍ ድርጅቶች እንዲሳተፉበት እናደርጋለን። ተመሳሳይ የሆነ ስራ የሚሰሩ ሌሎች ኮሚቴዎች አሉ። በተለይ በ land grab በኩል የሚሰሩ ኃይሎች አሉ። በዚህ በቅርሳ ቅርስና ኢትዮጵያ ታሪክ ዙሪያ የሚሰሩ እንትኖች አሉ። ከእነሱ ጋር joint ሊንት እናደርጋለን። ሌሎች ዓለም አቀፍ ድርጅቶችም ብዙ አሉ። ምናልባት website ኡ construct ሲደረግ ታገኙታላችሁ። በዚህ website ላይ article ኦች በመጻፍ ጥቆማዎች በመስጠት ሀሳቦችን በመስጠት የሁላችንም ተሳትፎ expect እናደርጋለን። ትግሉ ቀላል አይደለም። already ተጀምሯል። ከባድ ቻለንጅ ይገጥመናል። በዚህ ጉዳይ ላይ የተሳተፉ ኃይሎች ትንሽ የ financial አቅምም muscle ም እንዳላቸው ወቁ። ገንዘብ ያለው ሰው ደግሞ ትንሽ መወራጨቱ አይቀርም። already ተጀምሯል። ለዛ እኛም push up እየሰራን ያለ ነው፣ ባለን አቅም ማለት ነው። ህዝብን ይዘን እኛም push up እየሰራን ነው። አይሆፕ ማሰላችን ደንደን እያለ ነው ያለው። ብዙም አንሰጋም። ከምንም በላይ ግን እኛ ያለን ኃይል የሞራልና የእውነት የበላይነት ነው። እውነትን የያዘ ሰው እነኚህ የወፈሩ ይመስሏችሁ ሞፎዎች ናቸው። በቀላሉ በአንድ ስፒል ልናተነፍሳቸው እንችላለን። እንትን የላቸውም፣ base የላቸውም። የህዝብ ገንዘብ ሰርቆ ሊዳፈር አይችልም ማንም ሰው ውሸት ነው። ይህ ደግሞ የሚያሳየን የእኛን ንጽህና ነው። ራሱ ላይ ችግር ያለ ቁስል ያለበት ሰው በእንደዚህ አይነት ጉዳይ አይገባም። እኛ clean የሆነ clean የሆነ ስራ ስለምንሰራ ጭምር transparent ነው የሳሰራ በፍጹም ለግለሰቦች ለቡድኖች ማጥቂያ እንጠቀምበትም ይህንን መረጃ። ስለዚህ እንደምናሸንፋቸው አትጠራጠሩ። ጩኸት ልንሰማ እንችላለን። ሰሞኑን ዛሬም እየሰማን ነው። በፌስቡክ ጩኸት ጀምረዋል። በአባመላ ላይ campaign ተጀምሯል። አንዳንድ room ኦችም ስሜን ማንሳት ጀምረዋል። እንደውም ወዳጅ ናቸው የምንላቸው እዚህ ሩሞ የነበሩ ሰዎች እኔ ሙስና ጌታቸው እንደሆነ አላውቅም ነበረ። በጣም በሙስና <laughs> ሙስናን የሚወዱ የሙስና ፍቅር ያላቸው ሰዎች በእኛ ላይ open mic open campaign ጀምረዋል። ይሄ ጥሩ ነው፣ ማንነታቸውን የሚያሳይ ዛሬ የማንኛውም ማህበረሰብ የትግራይ የሆነ የአማራ ለኢትዮጵያ ለፍትህ፣ ለዲሞክራሲ ብዙ ሰዎች ያለቁለትና የሞቱለት መስዋዕት የከፈሉበት እንቅስቃሴ በጥቂት የቀን ጅቦች ኪስ ማደለቢያ ሲሆን የሚደግፍ የኢህአዴግ ደጋፊ ለእኔ ኢህአዴግ አይደለም ወይ ሻዕቢያ መሆን አለበት። እንዴት አድርጎ ነው ስንት የትግራይ ወጣቶች ያለቁበት cause በእንደዚህ አይነት በትግሉም ውስጥ በሌሉ ደላሎች hijack ሲደረግ የሚደግፍ የትግራይ community አሳፋሪ ነገር ነው። politicize ማድረጋቸው ራሱ ይህን ያሳፍራል። ነገር ግን ደስ የሚለው ብዙ የትግራይ ልጆች ይህንን ነገር በአደባባይ እየተቃወሙ እየወጡ ነው። የትግራይ community በኢትዮጵያ በትግራይ ክልል ያሉ ኢትዮጵያውያኖች በምንም መልክ ይህንን ነገር መስማት አልፈለጉም። አይናቸውን ማየት አስጠልቷቸዋል፣ አፍረውባቸዋል። እነኚህ ከኛ አብራክ የወጡ አይደሉም ነው የሚሉት። ስለዚህ generalize አታድርጉ። የሁሉም የትግራይ ኮሚኒቲ አባላት በዚህ ጉዳይ ላይ ሙስናን ይደግፋሉ ብላችሁ የምታምኑ ሰዎች ካላችሁ ሞኞች ናችሁ። እነሱ ከኛ የበለጠ ያውቋቸዋል። ሌቦቹ እነማን እንደሆኑ፣ ሀቀኞቹ እነማን እንደሆኑ ታጋዮቹ እነማን እንደሆኑ፣ TPLF ወይም ህወሓት በማን hijack እንደደረገ፣ በትግራይ ልማት ስም ምን ያህል ገንዘብ እንደሚሰረቅ፣ በኤፈርት ስም ምን ያህል ገንዘብ እንደሚበላ ከኛ ይበልጥ የትግራይ ሰዎች ያውቃሉ። ስለዚህ እኛ ከማንም ጋር contact አለ። ሰሞኑን በተለያዩ ሚዲያዎች ቀርብ የማስረዳቸው ነገሮች ቢኖሩ ይሄን ነገር promote ከማድረግ የመነጨ ነው። በኢሳት በሉት Voice of America፣ ነገም በተለያዩ የዋሽንግተን ዲሲ አካባቢ ያሉ ሬዲዮ ጣቢያዎች interview ይሰጣለሁ። አንዱ ዓላማዬ ይህንን movement ህዝቡ join እንዲያደርግ ጥሪ ለማድረግ ነው። ይህንን የማይወዱ ሰዎች አሉ። ለምንድን ነው እንደዛ የሚያደርግ? እኔ ለምናገረው መድረክ እናንተ ልታዙኝና ልትፈቅዱልኝ አይገባም። ኢትዮጵያ ውስጥ ተበልቶ ተዘርፎ በወጣ ገንዘብ እዚህ ውጭ ሀገር ያሉ ኢትዮጵያውያኖችን ነፃ እንቅስቃሴና ነፃ የመናገር መብት ለማፈን የምትፈልጉ ደካሞች አላችሁ። አዝናለሁ። really አሜሪካን ሀገር አውሮፓ መኖራቸው ያሳዝነኛል። ዲሞክራቲክ በሆነ society ውስጥ ሰዎች የፈለጉትን ነገር የማድረግ መብት አላቸው፣ ህግን ጠብቀው በመረጃ ላይ። ስለዚህ ነፃ የሆነ ኢትዮጵያኖች እንቅስቃሴ ነው። በምንም መልክ ይህንን እንቅስቃሴ ማቆም መሞከሩ ራሱ የባሰ እንቅስቃሴ የበለጠ ያጠናክራል የሚል እምነት አለኝ። ይህ ፕሮጀክት ደግሞ የእኔ የግል ፕሮጀክት ሳይሆን እቤት ውስጥ በተፈጠረ ውይይት የመጣ idea ነው። idea በህዝቦች አእምሮ ውስጥ ገብቶ ተቀባይነት ካገኘ ኃይል እንደሚሆን ማወቅ አለባቸው። ዓለምን የለወጠው idea ነው፣ ጠመንጃ አይደለም። ዓለም የሚተዳደረው በ idea ይህ የማይገባችሁ idiot ኦች የፈለጋችሁትን ነገር ብታጓሩ የሚሰማችሁ ነገር የለም። ነገር ግን በዚህ አጋጣሚ ልነግራችሁ የምፈልገው በ specifically room ኡንም ሆነ በ room ውስጥ ያሉ ታዳሚዎች including me ስም አንስታችሁ የምታወሩ ሰዎች ግን ከባድ የሆነ counter attack ልናደረግ እንደምንችል እና ብቃቱም እንዳለ ልነግራችሁ እንፈልጋል የቤረር ሻራብ ዳም ኢዲየት አርፋችሁ ቁጭ በሉ ይህንን ለማስጠንቀቅ እፈልጋለሁ አይቻልም ካሁን በኋላ እንት እንደዚህ የሚባል ነገር የለም fight ኡን ከጀመራችሁት ዛስ ዩር ቾይስ ምን አይነት fight ነው የምትፈልጉት ዩ ዋንት ሜክ ኢት ደርቲ አውል ሜክ ኢት ወርስ ያ በዛ መታወቅ ነው የምፈልገው አንታይ ኮራፕሽን አክቲቪስት ለእኔ honor ነው፣ እንደ ሹመት ነው የምወስደው። ጉረገብ pro corrupted የሆነ ሰው ከመባል በጸረ corruption እንቅስቃሴ ስትታገል መሞት ይሻላል። ከዛ ድሃ ህዝብ ታውቃለህ፣ አዲስ አበባ ውስጥ ኢትዮጵያ ውስጥ ሰው እንዴት እንደሚኖር አንድ ዳቦ ለመብላት ያለው ችግር ወጣቶች፣ ህፃናት ሳይቀሩ የሚበሉት አጠው ለአደባባይ ስጋቸውን እስከ መሸጥ ደረጃ የማንም ኮራፕትድ የሆነ የባለስልጣኖችና ልጆች መጫወቻ የሆኑበት ዘመን ላይ ነው ዳቦ ፍለጋ ነው በኬንያ በየመን እየገባ የአሳ አራት የሆነ ዘመዶቻችን ወገኖቻችን ከነኚህ ህዝብ ነጥቀ ሰርቀ አውሮፓና አሜሪካ ትቀልዳለ ሰሼም ኢትዮጵያኖች ለፍተው ያሳደጓቸው ልጆች በስንት ጣጣ ኮሌጅ ገብተው ከአሁን ከአሁን ልጄ ደርሶ ህይወቱ ይለወጣል ብላ የምጠብቅ እናት ልጇ በዲግሪ ተመርቆ በማግስቱ ባሬላ ሲሸከም ኮብል ድንጋይ ሲቀጠቅጥ ስታይ ምን ያህል ቅስሟ ሊሰበር እንደሚችል እወቁ። የእነሱ ልጆች አውሮፓና አሜሪካ Ivy League ውስጥ ነው በመቶ ሺህ ዶላር እየተከፈላቸው የሚማሩት። ዶቲንግስ ፌር ይሄ የጋራ ሀገራችን ነው። እንደ ሀገርስ በጋራ ያኖረናል። በእውቀታቸው በትምህርታቸው አይደለም እዚህ የሚመጡት። ከነሱ የበለጠ genius የሆኑ የድሃ ልጆች አሉ። ስኮላርሽፕ ለተወሰኑ ሰዎች ነው የሚሰጠው። ይሄን ሁሉ document እናደርጋለን። ታሪክ ፍርድ እንዲሰጥ እንጠይቃለን። እሳን ፌር ሼምፉል ሼምፉል የሆነ እንቅስቃሴ ነው። ስለዚህ ህዝብን በጎሳ በሃይማኖት ከፋፍሎ መግዛት አይቻልም። ለፍትህ የሚቆም ማንኛውም የኢህአዴግ ሰዎች ከጎናችን ይቆማሉ ብለን እንገምታለን። ግን movement ኡ የኢህአዴግ የምናምን አይደለም፣ የኢትዮጵያኖች movement ነው። ይህ movement አገር ቤት ይገባል። occupy and recover Ethiopian illegal capital flight በውጭ ያለውንና በውጭ እየተሰደደ ያለውን የኢትዮጵያን ሀብት ብቻ ሳይሆን ሀገር ውስጥ የሚታወቁ በቡስናና በዘረፋ የተገነቡ ህንፃዎች፣ ቢዝነሶችን ኢትዮጵያውያኖች boycott እንዲያደርጉ እንጠይቃለን። በቅርቡም ከነሰማያዊ ፓርቲና ከሌሎች ጋር organize አድርገን occupy እናደርጋለን። ህንፃዎቹን ህዝቡ ከቦ እንዲጮህ እናደርጋለን። ሀብታችን ይመለስ የሚል movement ይጀመራል። ይህን clear እናደርግላችሁ እንፈልጋለን። ስለዚህ ይሄ ሀብታችን ይመለስ movement ነው እንድታቁ የኢትዮጵያ ሀብት መመለስ አለበት። የደሆች ሀብት ነው። ከጉሮሯቸው፣ ከደማቸው፣ ከአጥንታቸው ተጨምቆ የወጣ የሌብነት ገንዘብ ነው። በዚህ ሳቢያ ስንት ሰው እንዳለቃ ስንቱን ከቢዝነስ አውጥታችሁታል። fair legitimate የሆነ ስራ የሚሰሩ ሰዎች ነጋዴዎች ዛሬ ከጨዋታ ውጪ ናቸው። ሰርተህ ካልሆነ ማደጋችን ኢትዮጵያ ጉምሩኩን ይዘውታል። ከተወዳደርካቸው የአስር ሚሊዮን ብር tax ክፈል ብለው ደብዳቤ ይጽፉልሃል። እምቢ ካልክ ፍርድ ቤት አቅርቦ እስር ቤት ይቀጥዋል። አንተ ግብር ከፍለህ ያስገባኸውን ዕቃ እነሱ ግብር ሳይከፍሉ አስገብተው ከገበያ ውጭ ያደረጉ ያራክሱብሃል። ሰራተኞችን ማስተዳደር አትችልም። የቤት ኪራይ መክፈል አትችልም። ይህ ደንበኛ apartheid የሆነ አሰራር ነው። በፍጹም ቶሎሬ ሊገባ አይገባም። ትላንት አለም የተጀመረው ይሄ የት ነበሩ እስከ ዛሬ why today ብለን እንጠይቃለን። ከነ ማን ጋር ይሰሩ እንደነበረ እነኚህ ሰዎች እነማን እንደሆኑ የት አካባቢ ክልል፣ ወረዳቸውን፣ ቀበሌያቸውን ጭምር እናውቃለን። አትገፋፉም ብዙ ነገር እንናወራ አብዛኛዎቹ well connected ናቸው። ባልና ሚስት፣ ወንድማማች፣ ያክስት ልጅ፣ ያጎት ልጅ ነው። ከመከላከያ እስከ አገር ውስጥ ገቢ፣ ከአዳማ ኬላ ፍተሻ እስከ ቃሊቲ ፍተሻ የተያዙ እስከ ኤርፖርት እስከ ቦሌ ፍተሻ ኃላፊዎች። ይህ ቀላል ገንዘብ እንዳልሆነ እንድታውቁት ነው። በሚሊዮን አይደለም በቢሊዮን የሚቆጠር ገንዘብ አቅም አላቸው ሰዎች አሏቸው። ለዚህ ነው ዳኞቹም ዋስትና አንሰጥም ያሉት because influence አላችሁ፣ ገንዘብ አላችሁ፣ ስልጣን አላችሁ፣ ምስክሮችን intimidate ታደረጉብናላችሁ፣ ምስክሮችን ተባብሉብናላችሁ የሚሉት ሀይል influential ሰዎች ናቸው። ስለዚህ ይህን እንቅስቃሴ aware እንድትሆኑ ደጋግሜ የምነግራችሁ እናንተ lecture ለማድረግ አይደለም። እኔ በግል የተወሰደብኝ ላፕቶፕ የለም። እኔ በግል የተወሰደብኝ cellular phone የለም። አቶ ገብረ ዋህዱ የተገኘው ላፕቶፕ ግን አንዳንዶቻችሁ አንድ ሩማችን ታዳሚ አንደኛ እኔ ላፕቶፕ ነው የሚል ክሌም አቅርቧል እና ላፕቶፕ የተሰረቃችሁ የተወሰደባችሁ ቴሌፎን የተወሰደባችሁ ሌሎችም ነገሮች የተወሰደባችሁ ሰዎች ክሌም ማድረግ ትችላላችሁ። እነኚህ ሌቦች፣ አጭበርባሪዎች የሚያሳፍሩ እኮ ናቸው። እንዴት አድርገ ነው አንተ በመንግስት የተያዘን ንብረት ቤት የምትወስደው? መንግስትስ አለ ወይ? አንድ መንግስት እኮ የመኖሩ መለኪያ ግብር መክፈል መሰብሰብ ሲችል እኮ ነው። ግብር መሰብሰብ የማይችል መንግስት መንግስት አይደለም። ግብር እኮ የሚሰበስቡት አቶ ገብረ ውሃድ ቤታቸው ነው የሚቀጡ እኮ ና ብሎ ወይ ሆቴል ይጋብዝና በል አንድ አስር ሚሊዮን ክፈል ይላል። ትደራደራለ በቃ ስድስት ሚሊዮን ክፈል ሁለቱን ለእኔ ሶስቱን ለእንትና ምናምን ብሎ የሚደራደሩ ሰዎች ናቸው እኮ አለበለዚያ ከጨዋታ ውጭ አድርገዋል። ነጋዴውን አንበርክከውታል። በደላላ የሚሰራ ነገር ነው። እቃ ከመግባቱ በፊት port ላይ ይታወቃል። ከተማ ውስጥ የገባው እቃ ምን ያህል እንደሆነ ያውቃል። መቼ መጥፋት እንዳለበት ያውቃሉ። ለዚህ ነው ለ inflation ለኑሮ ውድነት ትልቅ contribution አላቸው። እነኚህ ሰዎች እስካሉ ጊዜ ድረስ ኢትዮጵያ ውስጥ ልማት እድገት የሚባል ቁጩ ነው፣ ውሸት ነው፣ የፉገራ ነው። እስካሁን ስንደረቅ የነበረው አንድም የለማ ነገር የለም። ቢለማም expire በሆነ ሲሚንቶ የሚለማ ልማት ዘለቄታነት የለውም። ከዚህ በእነኚህ ሰዎች ሳቢያ የደረሰውን እነሱን መያዝ ሳይሆን እጃቸው ላይ የተያዘውን ገንዘብ ብቻ ሳይሆን ውጭም ያኮበለሉትን ገንዘብ መቆጣጠር ያስፈልጋል። ፕላስ በድርጊታቸው ሳቢያ አደጋ ውስጥ የወደቁ ንብረታቸው የተዘጋ ስነ ልቦናቸው የተጎዳ የአእምሮ በሽተኛ የሆኑ በእርት የሞቱ በደም ብዛት የሞቱ መዓት ነጋዴዎች አሉ። መርካቶ ከጨዋታ ውጭ አድርገዋቸዋል። የነኝን ሰዎች ጉዳት በገንዘብ መተመን ይቻላል? ቤተሰቦቻቸውን በትነዋል። ስንት ሀብታም ሚሊዮን የነበሩ ሰዎች ዛሬ ጫማቸው ተጣሞ የነሱ ተላላኪ አሽከር አድርገዋቸዋል። እነኚህ ሁሉ ዳታዎች እንዲሰበሰቡ እንፈልጋለን። ኢትዮጵያ ፌር ኤንድ ስኩዌር የሆነ ስርዓት ነው የምፈልገው። በፍጹም ሌቦች የሚነግሱበት ሀገር መሆን የለበትም። ኦኬ ደብሬ እንደሱ እናደርገው። ፐርሰናል ነገር የለኝም። ፐርሰናል ነው የሆነ ውስጥ ገቢ ነጋዴ ነኝ። ፐርሰናል ነገር ነች ነጋዴ አይደለው ምን ያለው ዛቲንግ ፐርሰናል ጭንቅላት ውስጥ ነው ያ ነገር ያለው። ፐርሰናል ነገር ካለ ፐርሰናል ሰዎችን አታክ ማድረግ የሚችልበት የራሴ አቅም አለኝ። ወቅ እሱን አይደለም ስለ personal ነገር ተው። ማን personal attack ማድረግ እንደዛ ያን ያህል stupid ሰው እንዳልመስልህ። ሀገሪቱ demand ያደረገችው ነው። ይሄ ደግሞ መንግስትም ከዘጠነኛ ኢህአዴግ ጉባኤ ጀምሮ መንግስትም እየነገረን ነው ያለው። መንግስትን እንረዳለን፣ መንግስት ያልከውን ነገር ተቀብለናል እያልን ነው ያለ ነው። ስለዚህ መንግስት ሲናገረው ትክክል፣ እኛ ስንናገረው መጥፎ የሚሆነው ለምንድን ነው? ለምንድን የእኛ ጉዳይ የሚያስፈራችሁ? <laughs> የመንግስት የቁጭ እንደሆነ ይገባችኋል። የመንግስት bluffing ነው፣ ሲዋሽ ነው። እናንተን ከጀመራችሁት አይቆምም ከሆነ አዎ እኛ መንግስት ይዋሻል ብለን አንገምትም። መንግስት የጀመረው ነገር serious ነው፣ እርዳታ ይፈልጋል ብለን እንገምታለን። ይህንን ቻለንጅ ለፀረ ሙስና ኮሚሽን፣ ለተወካዮች ምክር ቤት፣ ለጠቅላይ ሚኒስትሩ ቢሮ ቻለንጅ እናቀርባለን። መልስ እንፈልጋለን። ዳሴት ስለዚህ በዚህ ጉዳይ ላይ ለምን ልዩነት እንደተፈጠረ አይገባኝም። አያም ግላድ ቱ ከምን አይነት ሰዎች ጋርም አብረን እንደነበር ያየሁበት ሰዓት ነው። በጣም ያሳፍራል። እኔ እንደዚህ አይነት ኢህአዴግ ደጋፊዎች ናቸው ብዬ አላምንም ወይ በኢህአዴግ ሽፋን ጸረ ኢትዮጵያ የሆኑ ያሉ ሻቢያዎች ስብስብ ይመስለኛል አንዳንዱ። ስለዚህ we have watch ለማለት ያህል ነው። እንግዲህ በሌሎች ጉዳዮች ላይ እንወያያለን። ይሄ room ኡ በመጣው ሳቢያ inconvenient ለተፈጠረው ምናልባት እንግዲህ በ room ውስጥ ያላችሁ ሰዎች አንዳንድ መፍትሄ እንፈልግ ይሆናል። እስከዛው ግን እንግዲህ ተጣባችሁ ጠጋጠጋ እያላችሁ መኖር ነው። ለጊዜው second room እየተከፈተ እንቀጥላለን።